الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته من نبر هذا الاسم؟ ምህጃን ማለት ምን ነው? ምህጃን ማለት ምን ማለት ነው? ሙጥጠቢዐን ቢቡርድን አክበረ ሙጥጠቢዐን ማለት ምን ማለት ነው? እ ቀኝ እጅን በንዘለ Claro, نعم. بسم الله الرحمن الرحيم وأن أعشى قتلون عروة بن مضرس مشي ماشي يتنادى وعن ابن عباس عشى بسم الله الرحمن الرحيم وعن ابن عباس رضي الله تعالى عنهما وأسامة بن زيد قولتهم ከእብን አባስና ከኡሳመት ብን ዘይድ ከሁለቱ ሰሐቢዎች ነው የተያዘው። ቃላ ይላሉ ለመዘል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አልተወገዱም። يلبي لبيك اللهم لبيك ያለውን እየዘከሩ አልተወገዱም። በዚሁ ላይ ቀጥለው ነበር። حتى رمى جمرة العقبة جمرة العقبة ን እስከወረወሩበት ሰዓት ድረስ ይላሉ። እብኑ አባስና ኡሳመት ብን ዘይድ ናቸው የዘገቡት። ቃላ ለመዘል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አልተወገዱም يلبي ተልቢያ እያደረጉ ነበር። ሐታ ጀምረተል አቀባ ጀምረተል አቀባን እስከወረወሩበት ሰዓት ይላሉ። ረዋሁል ቡኻሪ ጀምረተል አቀባን እስከወረወሩበት ሰዓት ድረስ ተልቢያው እንደቀጠለ ነበር ነው። ዑለማዎች የተለያየ ነገር አላቸው። እስከ ጀምረተል አቀባ መወርወር ድረስ ተልቢያው ቀጥሏል። ወይም ደግሞ መካ ሲገቡ ነው ያቋረጡት፣ ወደ አረፋ ሲሄዱ ነው ያቋረጡት። የተለያየ ነገር አለ። ወላኪን ሰሒሁና አስወሕራጅ አድርገው የወሰዱት ነው ሐታ ረመ ጅምረተል ዐቀባት ከሚወረወር ድረስ ተልቢያው ይቀጥላል። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ እነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ ለበይክ። ይሄ ይቀጥላል ማለት ነው። ተልቢያው እስከ መቼ ድረስ ነው የሚቀጥለው? ነብዩ እስከ ምን ድረስ ነው ይሄ ተልቢያቸው የቀጠለው? ጀምረተል ዐቀባን እስከ ወረወሩበት ሰዓት ድረስ። ጀምረተል ዐቀባ መቼ ነው የሚወረወረው? የመጀመሪያው ማለት ነው። ይወረወራል አያመት ተሽርቆችን ይወረወራል። የዒድ ዕለት አይደል? የዒድ ይወረወራል። እስከዛ ድረስ ይቀጥላል። አይ ከሚና ወደ አረፋ ሲሄዱ አቋርጠዋል የሚል አለ። እሱ በሌላ ዚክር ጨምረዋል ማለት እንጂ ሙሉ በሙሉ አቋርጠውት ነበር አይባልም። እስከ ጀምረተል አቀባ እስከሚወረውሩበት ሰዓት ድረስ የነብዩ ተልቢያ ቀጥሎ ነበር። እንደውም ኢብኑ አባስ ምን ይላል? حججت مع عمر إحدى عشرة حجة ለአስራ አንድ ሀጆችን ከዑመር ጋር አድርጌያለሁ። ዑመር ካነ ዩለቢ ሀታ ረማ ጀምረተል ዐቀባን እስከሚወረውዱ ድረስ ተክቢራችን እንትናቸው ይቀጥል ነበር ብሏል እብኑ አባስ ራሱ። ኡሳመት ብኑ ዘይድ ማን ነው? ገብቷችኋል አይደለ? ኡሳመት ብኑ ዘይድ አቡ መሐመድ ወይም አቡ ዘይድ ኡሳማ ይባላል። እብኑ ዘይድ እብኑ ሐሪሳ እብኑ ሱራሒን አልከልቢይ ነው። ሕቢ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ወዳጅ ነው። ኡሳመቱ እብኑ ዘይድ ወመውላሁ መውላውም ነው የነብዩ አለይሂ ሰላቱ ወሰላም መውላ ነፃ ያወጡት ነው ወብኑ መውላ የመውላቸው ልጅ መውላቸው ነው ማለት ነው አባቱንም እሱንም እሳቸው ናቸው ነፃ ያወጡት ኡሙ እናቱ የኡሳመቱ ኢብኑ ዘይድ እናት ኡሙ አይመን ትባላለች ኡሙ አይመን በረከቱል በረከቱል ሐበሽያ አይደል ኡሙ አይመን ኡሙ አይመን ናት እናቱ የኡሳመቱ ኢብኑ ዘይድ እናት ኡሙ አይመን ሐዲነቱ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱል አሳዳጊ የነበረችው ኡሙ አይመን እናቱ እናቱ ኡሙ አይመን ናት። استعمله النبي صلى الله عليه وسلم በእናቱም በአባቱ ምንድነው ባሪያ ልጅ ወላኪን ታላቅ ጀነራል አድርገው ነብዩ አለይሂ ሰላቱ ወሰላም ሾመውት ነበር። استعمله النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ስልጣን ሰጥተውት ነበር። ቀምለ ወፋቲ ከመሞታቸው በፊት ቢአያም በተወሰነ ቀናት ልዩነት ከመሞታቸው በፊት ልክ ሲሞቱ ኡሳመት ብን ዘይድ እየተዘጋጀ ነበር ለዘመቻ። ነብዩ عليه الصلاة والسلام እዚህ መካከል ሞቱ። እሳቸው ከሞቱ በኋላ አይ የኡሳመት ብን ዘይድ ጦር ይፈታና መዲና ትጠበቅ፣ ምክንያቱም አሁን በተለያዩ ሙርተድ በዛ። ስለዚህ ይቅር ብለው ለአቡበከር እንትን ሲሏቸው ሲያማክሯቸው ነብዩ አለይሂ ሰላቱ ወሰላም የሾሙትን ባለስልጣን ስልጣኑን አልፈታም አሉ። ባንዲራውንም ከሱ ላይ አላወርድም ይቀጥል ወደ ዘመቻው አሉ። አቡበክር ስዲቅ እና ኡሳመቱ ብን ዘይድ ቀብለ ወፋቲ ቢአያም ነብዩ ከመሞታቸው በፊት በተወሰኑ ቀናት ልዩነት ውስጥ ነው ስልጣን ሰጥተውት ነበር። አላጀይሽን በሆኑ ወታደሮች ላይ ይሄ አቡበክር ወዑመር አቡበክርም ዑመርም እዛው ጀይሽ ውስጥ አሉ። መሪው ማን ነበር? እ ኡሳመቱ ብን ዘይድ ኡሳመቱ ብን ዘይድ እናቱ ማናት? እናቱ ኡሙ አይመን አባቱ ዘይድ ብን ሐሪሳ አባቱ ነጻ ተወሰኑ እናቱ ነጻ ተወሰኑ ወሆ ኢዛክ በዛን ሰዓት እብኑ 18 ሰነ የ18 ዓመት ወጣት ነበር። የ18 ዓመት ወጣት ነበር። እንትኑን ሲመራ ማለት ነው። ነብዩ ስልጣን ሲሰጡ እዛ ስልጣኑ ውስጥ ደግሞ እንትን የሚመራቸው ሰዎች ውስጥ እነማን አሉ? አቡበክርና ዑመር እያሉ መሪ አድርገውታል። ولم ينفذ ذلك الجيش لأجل وفاة صلى الله عليه وسلم ይህ ወታደር ዘመቻው ሳይቀጥል ቀረ። ነብዩ እስከሞቱ ነብዩ ስለሞቱ ድንገት ሳይሄድ ሳይጸድቅ ቀረ። ثم أنفذه أبو بكر أبو بكر አጸናው አጸደቀው። توفي أسامة أسامة ሞተ بعد قتل عثمان عثمان ከተገደሉ በኋላ ነው የሞተው። وقيل سنة 54 ሂጅሪያ በሂጅራ 54ኛው አቆጣጠር ነው የሞተውም ተብሏል። ኡሳመቱ ብን ዘይድ ሒቡ ወብኑ ሒቢ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ፍቅር የፍቅራቸው ልጅ ማለት ነው። አባቱን ይወዱታል፣ እሱንም ይወዱታል። ለው ሐሰንን ባንድ እሱም በዚህ ይዘው አላሁመ ኢኒ ኡሂብሁማ ፈአሂብሁማ እወዳቸዋለሁ ውደዳቸው ብሎ ለሱም ራሱ እዚህ ላይ እያደርጉት ነበር። ሐሰንና ሁሴይንንም ይዘው አድርገዋል። ሁሴንና እሱንም እዚህ አንዱን በዚህ አንዱን በዚህ አድርገው ይዘዋል። ነብዩ አለይሂ ሰላቱ ወሰላም እንደውም ዘይድ አባቱ ዘይድ ብኑ መሐመድ ተብሎ ይሰየም አልነበረም? ዘይድ ብኑ መሐመድ የመሐመድ ሊከ ብሎ ነበር አባቱ ማለት ነው። አባቱንም በጣም ይወዱታል፣ እሱንም በጣም ይወዱታል። ምን ይባላል? ሂቡ ወብኑ ሂብ ረሱልላህ የረሱሉ ወዳጅ የወዳጃቸው ልጅ ነው። ሳመቱ ብን ዘይድ ምን ይላል? قالا ሳመቱ ብን ዘይድና ብኑ አባስ ለም የዘል ነብዩ ሰለላሁ ዐለይሂ ወሰለም ዩለቢ ነብዩ لبيك اللهم لبيك ያለውን ዚክር አልተወገዱም ከማለት حتى رمى جمرة العقبة جمرة العقبة ን እስከወረወሩበት ሰዓት ድረስ እስከዛ ድረስ ተልቢያ ይቀጥላል ማለት ነው። ይህ ግልጽ ነው አይደል? ይሄ ደግሞ ጀምረተል አቀባ መቼ እንደሚወረወር ታውቃላችሁ። የመጀመሪያው ጀምረተል አቀባ ሲወረወር በስንተኛው ቀን የሚወረወር እ በአስረኛው ከስንት ሰዓት እስከ ስንት ሰዓት ነበር ያለው? ስንት ሰዓት ነው የሚጀምረው? ጠዋት ፀሐይ ከወጣች በኋላ ይጀመራል። ጀምረተል አቀባ በአስረኛው ቀን እሷ ብቻ ናት የምትወረወረው። በአስራ አንድ በአስራ ሁለት በአስራ ሶስት ደግሞ ወይም በአስራ አንድ በአስራ ሁለት እነማን ይወረወራሉ? ጀምረተል አቀባ፣ ጀምረተል ሱግራ እና ጀምረተል ውስጣ ይወረወራሉ። وعن عبد الله بن مسعود رضي الله تعالى عنه أنه جعل البيت ገብታችኋል? ይሄ ስንት ጀመራዎች ናቸው ያሉት? ጀመራት ስንት ጀመራቶች ናቸው ያሉት? ጓጅ ከፍ ያለ ቦታ ማለት ነው ጀመር። በአሁን ሰዓት እንደዚህ አይነት ክብ ነገር ሰርተውለት እዚህ ተገንብቶ ታያላችሁ ስዕል ላይ ያለ እንደዚህ መካከል ላይ ግንባ ትንሽ አለ ጎራዋን እንትኑን ጀመራውን የሚተካ ነው። ዙሪያውን ሐውድ አለው። አውድ ማለት ገንዳ መሰል ነገር ተሰርቷል። እጣፍ ላይ ሆነ ተወረውራለህ ተወረውራለህ እዚህ ገንዳ ውስጥ ይጠራቀማል ድንጋይ ዘመን ነው። ሶስቱም አሉ። ጀምረተል ጀምረተል ሱግራ አለች ትንሿ፣ ከዛ ጀምረተል ውስጧ መካከለኛዋ፣ ጀምረተል ኩብራ ትልቋ። ጀምረተል ኩብራ ጀምረተል አቀባም ትባላለች። ጀምረተል አቀባ የዒድ እለት እሷ ብቻ ናት የምትወረወረው። የዒድ እለት ማለት ነው። እሷ ብቻ ትወረወራለች። ተግባባን አይደል? ከዛም በኋላ ምን ያደርጋል? ያርዳል። ሰውየው ጸጉሩን ይላጫል። መጨረሻ ላይ ወይም ይስተካከልና የት ይሄዳል? ጠዋፈል ኢፋዳ ለማድረግ ወደ መካ ይሄዳል። ከዛ ተመልሶ እዛው ያድርና 11 12ን 13ን ሶስቱን ጓጆች መወርወር ይጀምራል። የኢድለት ግን የምትወረወረው ማናት? ጀምረተል አቀባ ናት። እስከዛ ድረስ ለበይክ አላሁመ ለበይክ የሚለው ዚክ ይቀጥላል። ነብዩ አለይሂ ሰላቱ ወሰላም ሀጅ እስከዛ ነው ማለት ነው። ገብታችኋል? ገብታችኋል? وعن عبد الله بن مسعود رضي الله تعالى عنه أنه جعل البيت عبد الله بن مسعود أنه جعل البيت بيت الله نادرجنا أيساري كجراو بكل بيت الله نادرجنا ومينا مينان دقمو أيميني كقني بكل أدرجنا ورمى الجمرة ترارايسن ورورة بسبع حصيات በሰባት ጠጠሮች وقال እንዲህ አለ አብደላህ ብን መስዑድ ወሩሮ ከጨረሰ በኋላ ሀዛ ይህ አለ መቃሙ ለዚ የዛ ሰው ቦታ መቆሚያ ቦታ ነው። ኡንዚለት አለይ ሱረቱል በቀራ ሱረቱል በቀራ የወረደችበት ሰውዬ እዚህ ኩኖ ነበር የሚወረውረው አለ። ማንን ማለት ነው? ነብዩን አለይሂ ሰላቱ ወሰላም የወረወረው እንትን ሸለቆ አለ። ሸለቆ ውስጥ ሆኖ ነው ወደ ተራራው የወረወረው። እንደዚህ ሰባቱን ድንጋዮች አላሁ አክበር አላሁ አክበር አላሁ አክበር እያለ ሰባቱን እንትን ከወረወረ በኋላ ምን አላቸው? ዘወር ብሎ ቤቱላህን ወዴት አደረገው? በይቱላህ ከግራ በኩል ነው የሚሆነው። ሚና ደግሞ ከቀኝ በኩል ትሆናለች። ወደ ተራራው ዙሮ ከታች ከሸለቆ ተራራው ላይ ወረወረ። ተራራውም ላይ ሆኖ መሮር ይቻላል። ከቀኝም ከግራም ከፈለከው አቅጣጫ መሮር ይቻላል። ግን አፍሉን እያሳየ ነው። ጀዋዝነት ሳይሆን ማለት ነው። እንደዚያ ነው። ምን አደረገ? እነሆ ጃአለል በይተ በይቱላህን አደረገው አይነሳሪ ከግራ በኩል ከግራ በኩል ይሄን ከምዳችሁ ያዙት እንጂ አሁን ወሚናን ሚናን ደግሞ አየሚን ከቀኝ በኩል አደረገና ወረመል ጀምራ ተራራዋ ላይ ወረወረ ቢሰብዒ ሐሳያት በሰባት ጠጠሮች ድንጋዮች ወቃል እንዲህ አለ መጨረሻ ላይ ሀዛ መካሙ ለዚ ይህ መቆሚያ ነው አለዚ ኡንዚለት አለይህ የተወረደችበት ሱረቱል በቀራ የተወረደችበት ሰው እዚህ ቦታ ሆኖ ነበር የሚወረውረዋል። ሱረቱል በቀራን ብቻ ለምን ለዩት ከተባለ ለዚህ ስለ ሐጅ ስነ ስርዓት የሚያወራው ብዛት ማን ነው? በቀራ ላይ ነው። አቲሙል ሐጅ ወልዑምረተ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ فمن حج أو اعتمر فلا جناح عليه أن يطوف بهما ومن تطوع فهو فضل እያም አለ አይደል ይሄ ሱረቱል በቀራ ውስጥ ነው የሐጅ ዝርዝር እሱ ውስጥ ስላለ ነው የተናገረው ሱረቱል በቀራ የወረደችበት ሱረቱል በቀራ ብቻ ነው የወረደበት እሺ ወአን ጃብር ረዲየላሁ ተዓላ አንሁ ቃል ረማ ረሱሉላሂ ሰለላሁ ረማ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ወረወሩ አልጀምረተ ጀምረተል አቀባ ላይ ወረወሩ መቼ የውመን ነህሪ የውመን ነህር በአስረኛው ቀን ዶሐል ዳህዋ ሰዓት ላይ ፀሐይ ከወጣች በኋላ መሆን አለበት ነበር አይደል ያለው አፍሶልያውን ነው ጀዋዙ ግን ከምን ጀምሮ ነው ብለናል እንትና ኡሙ ሰለማ መቼ ነበር የወረወረች እሙ ኡሙ ሰለማ ኡሙ ሰለማ አስፈቅድ አይደለም ሄደች ለመወርወር ስንት ሰዓት ነው ሄደች ከፈጅር በፊት አይደል ለምን ለመወርወር ነበር ሄደችው ስለዚህ የእሷን ሐዲስ ጀዋዝ አድርገው ተለያሻ ሐዲስ ጀዋዝን እሱ ሆነናል ይበቃል ለሚለው አፍሶልያውን ከያዝን ደግሞ ከምን በኋላ ነው ፀሐይ ከወጣች በኋላ በኋላ ሰዓት ላይ ሊወረወር ሀዳ ወል አፍሶል ለነድብ ማለት ነው وعن جابر رضي الله تعالى عنه قال رمى رسول الله صلى الله عليه وسلم على الجمرة تراروان ورور النبي عليه الصلاة والسلام جمر ولا يقواج ولا يورور يوم النحر بعثرين يوم ضحى ضحى سال وأما بعد ذلك كذاب بهالا فإذا زالت الشمس رواه مسلم وأما بعد ذلك مالت كذاب بهالا كميت بهالا كيوم النحر بهالا مالتنا ከየመን ነህር በኋላ ግን ከአስረኛው ቀን በኋላ በዕደ ዘዋል ነው የምትወረወረው። ራሷ ትወረወራለች እኮ አንደኛ ጀምረተል አቀባ የምትለየው በህዋ ሰዓት ትወረወራለች። የውመ ነህር በአስረኛው ቀን እሷ ብቻ ናት የምትወረወረው። ተባባናል። እሷ ጋር ደግሞ አይቆምም። ወላ ይቀፉ ዐንዳ እንቀረዋለን። ከሌሎች ተራሮች የምትለይበት ማለት ነው። ሶስት ጓጆች አሉ። አሁን በትክክል ስሙ ስሙ። ሚና ላይ ሶስት በተከታታይ ሶስት ጓጆች አሉ። እንደ ተራራ ከፍ ከፍ ያሉ ነገራቶች ማለት ነው። ጀምረትን ሱግራ ትንሿ ተራራ፣ ውስጧ መካከለኛዋ፣ ኩብራ ታላቋ ተራራ። ሶስት ገባችሁ አይደል? እነዚህ ሶስቱ ከሶስቱ ውስጥ በአስረኛው ቀን በዘጠነኛው ቀን አረፋ ላይ ይውሉና የት ያድራሉ? ሙዝደሊፋ። ሙዝደሊፋ ጠዋት ተነስተው መሻዕረል ሐረም ላይ ከሙዝደሊፋ የሚመጡት ስንት ሰዓት ላይ ነው ብለናል? ስንት ሰዓት ላይ ነው ብለናል? ሱብህን ሰግደው ወደ መሻዕረል ሐራም ይመጣሉ። ከመሻዕረል ሐራም የት ይሄዳሉ? ፀሐይ ከመውጣቱ በፊት ወደ የት ይሄዳሉ ብለናል? ወደ ጀምረተል ኩብራ ወደ ታላቋ ተራራ ይሄዳሉ ብለናል። እዛ ከሄዱ በኋላ ፀሐይ ከወጣ በኋላ በህዋ ሰዓት ላይ በአስረኛው ቀን ማን ላይ ይወረውራሉ? ጀምረተል ኩብራ እዚች ላይ ብቻ ነው የሚወረወረው። መቼ? በአስረኛው ቀን እነዚህ ላይ ይወረወራል? አይወረወርም። በአስረኛው ቀን እዚች ላይ ብቻ ሰባት ጠጠር ይወረውርና ከዛ እዛው ሚና ላይ ማረጃ ቦታ ላይ ይሄዳሉ። ቃሪን ሙተመጥዕን ከሆነ እዛ ቦታ ላይ ያርዳል። ከዛ ጸጉሩን ይስተካከላል። የት ይሄዳል? እዛው በአስረኛው ቀን የት ይሄዳል? መካ ይሄድና ጠዋፈ ኢፋዳ ያደርጋል። ከዛ ይመለስና እዚሁ ሚና ያደርጋል። አስራ አንደኛው ቀን አስራ አንደኛው ቀን ሲመጣ ከዘዋል በኋላ ነው በዕደ ዙር እዚህም ላይ እዚህም ላይ እዚህም ላይ ይወረወራል። በዕደ እስከ ጉሩብ ድረስ አፍጥር ያድርገዋል። ሌሊቱን መወርወር ይቻላል። የዑለማዎች ፈትዋ አለበት። በማግስቱም በአስራ ሁለተኛውም እዚህም ላይ ከዘዋል በኋላ እዚህም ላይ እዚህም ላይ እዚህም ላይ ይወረወራል። አሁንም በአስራ ሶስተኛው እዚህም ላይ እዚህም ላይ እዚህም ላይ ይወረወራል። ተግባባናል። ይቺ ጀምረተል አቀባ ከየውመ ነህር ውጭ ያለው ላይ በምን ሰዓት ነው የሚወረወርባት ማለት ነው? በዕደ ዘዋል ነው። የውመ ነህር ብቻ ነው ዷሕዋ ሰዓት ላይ የሚወረወረው። አልገባችሁም? ገብቷችኋል? ወአማ ባዕደ ዛሊክ ከዛም በኋላ ከአስረኛው ቀን በኋላ አስራ አንደኛው አስራ ሁለተኛው አስራ ሶስተኛው ሲወረወር ፈኢዛ ዛለት ሸምሱ ፀሐይ ዘንበል ስትል ነው የሚወረወረው። ሶስቱም ላይ ጀምረተል አቀባ ማብራት ትገባለች እዛው በዕደ ዘዋል ነው የሚወረወረው። በአስረኛው ቀን ግን ዷህዋ ሰዓት ላይ ነው የሚወረወረው። እሱም እሷዋ ላይ ብቻ ነው የሚወረወረው፣ ሌሎቹ ላይ አይወረወርም። በአስረኛው ቀን የሚወረወረው ማለት ነው። ይሄ ግልጽ ነው። በቃ ገብቷችኋል። وعن ابن عمر رضي الله تعالى عنهما አነሁ ካነ አብደላህ እብነ ዑመር ነበረ يرمي الجمرة الدنيا جمرة الدنيا ን የቅርቢቷን ተራራ ይወረውር ነበር بسبع حصيات በሰባት ጠጠሮች جمرة الدنيا ትባላለች። ወደ መስጂዱ ኸይፍ ቀረብ ያለችዋ ተራራ ናት። መስጂዱ ዱንያ እንትን جمرة الدنيا ትባላለች። أي القريبة من مسجد الخيف መስጂዱ ኸይፍ የሚባል አለ። ወደዛ ቀረብ ያለችውን ማለት ነው። የመጀመሪያዋን ትንሿን እሷ ላይ ይወረውርና ዩከቢሩ አላ ኢትሪ ኩል ሐሳትን እያንዳንዷን ድንጋይ ሲወረውር አላሁ አክበር እያለ ነበር። ሰባት ድንጋዮችን ይወረውራል። አላሁ አክበር ይልና ይወረውራል። አላሁ አክበር አላሁ አክበር እያለ ሰባት ድንጋዮችን ይወረውራል። የትኛዋ ጓጅ ላይ ጓጅ ታውቃላችሁ ጉብታ ከፍ ያለ ቦታ ማለት ነው። ተራራ አይባልም። ትልቅ ተራራ ትልቅ ተራራ አይደለም። ከፍ ያለ ቦታ ጉብታ ቦታ ማለት ነው። እና يرمي الجمرة الدنيا ቀረብ ያለችዋን جمرة የወረወር ነበር። دنيا ማለት أي القريبة ቅርብ ማለት ነው። دنيا ም دنيا የተባለችው እና ቀሪባ አው ዝቅተኛ ማለት ነው። በሰብዒ ሐፈያት በሰባት ጠጠሮች ይወረውራል። ይከቢሩ እየከበረ على إثر በኋላ ማለት ነው። ኩል ሐፋትን ከእያንዳንዷ ጠጠር በመቀጠል ተክቢራ ይላል። ሲወረውር አላሁ አክበር ይወረውርና አላሁ አክበር ይወረውርና አላሁ አክበር ይላል ማለት ነው። ይወረውርና አላህ አክበር አላ ኢስሪ ማለት በማስቀጠል ማለት ነው። ኩል ሐሳ ثم የተቀደሙ ከዛ ወደፊት ይሄዳል። ሰባት ጠጠር ወረወረ አይደል ጀምረተ ዱንያ ثم የተቀደም ወደፊት ይቀጥላል። ثم ይስሂሉ ከዛ አሸዋውና ዝቅተኛውን ቦታ ይፈልጋል። ይስሂሉ ማለት ነው። ይስሂሉ ማለት ለመቆም የሚመች ቦታ ይፈልጋል ማለት ነው። ثم ይስሂሉ ማለት አየዛቡ ይለሳል ወሆ መንኸፈበ ምን الارض ዝቅተኛው አካባቢ ላይ ይሄዳል። ዝቅ ያለው ቦታ ላይ ይሄዳል። ثم ይስሂሉ ማለት ثم የተቀደም ጀምረተ ዱንያን ይተዋትና ወደፊት ይሄዳል። ثم ይስሂሉ ማለት ምን ማለት ነው አልኳችሁ እ ዝቅተኛ ቦታ እዛው አካባቢ ሁለተኛዋ ተራራ ጋር ሊደርስ ነው። ጀምረተል ውስጧ በተራራው ላይ አይደለም የሚወጣው ዝቅ ያለ ቦታ እዛው ስሯ ይፈልግና እዛ አካባቢ ይቆምና ፈየቁም ይቆምና የስተቅቢሉ ልቂብላ ወደ ወደ ቂብላ ይዞራል። ፈየቁሙ ጠዊለን ረጅም መቆምን እዛ ቦታ ላይ ይቆማል። ወየድዑ ዱዓ ያደርጋል። ፈየርፈዑ የደይ እጁንም ያነሳል። ገሩ ቦታ ሄዶ ማለት ነው። ዝቅተኛ ቦታ መጀመሪያ ጀምረተ ዱንያን ነው። ጀምረተ ዱንያን ሰባት ጠጠሮችን ከወረወረ በኋላ ለቆ ከአካባቢው ትንሽ ይሄዳል። ثم ይሲሩ ሜዳ ረባዳ ዝቅተኛ አካባቢ ይፈልግና ፈየቁሙ እዛ ቦታ ላይ ይቆምና ፈየስተቅቢሉ ቂብላ ወደ ቂብላ ይዞርና ከወረወረ በኋላ ፈየቁሙ ጠዊለን ረጅም መቆምን እዛ ቦታ ላይ ይቆማል። ወየድዑ ዱዓ ያደርጋል። ፈየርፈዑ የደህ ሁለት እጁን ወደ ላይ አንስቶ የአላህ ብሎ ጌታውን ይለምናል። ከዛ ثم يرمي الوسطى ቀጥላለችውን መካከለኛዋን ተራራ ደግሞ ይወረውራል እንደገና መካከለኛዋን ثم اخذ ذات الشمال ከዛ በግራ በኩል ይሄዳል። በግራ በኩል በተራራዋ በጀምረተል ውስጧ በግራ በኩል የግራውን መንገድ ይዝና ይሄዳል። ثم اخذ ذات الشمال ወደ ግራ በኩል ይሄድና ፈይሲሉ አሁንም ዝቅተኛ ቦታ ይፈልጋል። ዝቅተኛ ቦታ ይፈልጋል። ወየቁሙ ይቆማል እዛ ቦታ ላይ ሙስተቅቢለ ቂብላ ወደ ቂብላ ይዞርና ይቆማል። ثم يدعو ዱዓ ያደርጋል። ፈየርፈዑ የደይ እጁንም ያነሳል። የትኛዋ ተራራ ትካም ጀምረተል ውስጧ ማለት ነው። ጀምረተል ውስጧም ላይ ሰባት ጊዜ ከወረወረ በኋላ አሁንም ቀደም ይላል፣ ወደፊት ይሄዳል። ወይስሂሉ ማለት ምን ማለት ነው አልኳችሁ? ዝቅተኛ ቦታ ሜዳ አካባቢ ይፈልግና እዛው ጀምረተል ውስጥ አጠገብ እዛ ይቆማል። ثم يرمي الوسطى ثم يأخذ ذات الشمال በግራ አቅጣጫውን በግራ በኩል ያለውን ይዝና ፈይስሂሉ ምን ያደርጋል? ዝቅተኛ ቦታ ይፈልጋል። ወይቁም ሙስተቅቢለ ቂብላ ቂብላን የተቅጣጨ ሆኖ ይቆማል። ثم يدعو ዱዓ ያደርጋል። ፈየርፈዑ የደይህ ሁለት እጁን ያነሳል። ወየቁሙ ጠዊለን ረጅም መቆምን እዛ ቦታ ላይ ይቆማል። ثم يرمي جمرة ذات العقبة ሶስተኛዋ ጀምረተ አቀባን ይወረውራል። ثم يرمي جمرة ذات العقبة ተራራማዋን የሆነችዋን ከፍተኛ ቦታ የሆነችውን ተራራ ይወረውራል። እሷን ደግሞ ከየት ሆኖ ነው የሚወረውራት? ሚን በጥኒል ዋዲ ከወንዙ በኩል ሆኖ ነው። ከወንዙ ወደ ላይ ይወረውራል። ከሸለቆ ማለት ነው። ሚን በጥኒል ዋዲ ከሸለቆ ወደ ተራራው ይወረውራል። ሚን በጥኒል ዋዲ ወላ የቂፉ ዐንደሃ እዛ ግን አይቆምም። ثم ينصرف ከዛ ይሄዳል ፈየቁል እንዲህ ይላል ሀከዛ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም የፈዓሉ እንደዚሁ ነብዩን ሲሰሩ አይቻቸዋለሁ ይላል ረዋሁ ቡኻሪ ቡኻሪ ዘግቦታል መርፎ ሆነ ማለት ነው ሐዲሱ ሐዲሱ መርፎ ሆነ እሱ በድርጊት ታሳየና ይህንን ድርጊት ነብዩ ሲያደርጉት አይቻለሁ ካለ የነብዩ ድርጊት ነው መርፎ ሆነልን ማለት ነው የእሱ ብቻ ምክር ሆኖ አይቀርም ተባባ ገብታችኋል መጀመሪያ የሚወረወረ የት ነው ይሄ በአስራ አንድ በአስራ ሁለት በአስራ ሶስት ነው። ይሄ እሺ፣ መጀመሪያ የሚወረወረ ማለት ጀምረቱ ዱንያ ጀምረቱ ዱንያ ምን ማለት ነው? ጀምረቱ ዱንያ መስጂዱ ኸይፍ ቀረብ ያለች ናት። ቅርቢቷ ተራራ ማለት ነው። ወደ መስጂዱ ቀረብ የምትለው እዛ ይቆምና ምን ያደርጋል? ሰባት ጠጠሮችን ከወረወረ በኋላ ثم የተቀደም ምን ማለት ነው? ወይስ ይሉ ዝቅተኛ ቦታ እዛው አካባቢ ይፈልግና ይቆምና ዱዓ ያደርጋል። እስቲ ማለት ነው ቂብላን ተካቸው ረጅም መቆም ይቆማል ዱዓ ያደርጋል እጅን ያነሳል ከዛ ጀመረተል ውስጧን ይወረውራል ثم يرمي ውስጧ ማለት ثم يرمي ثم يرمي ጀመረተል ውስጧን ይወረውራል አሁንም እንደዚሁ በግራ በኩል ይዝና እንትን ዝቅተኛ ቦታ ይፈልግና እስቲቅባለ ቂብላ አድርጎ ጌታውን ይለምናል እጁንም ያነሳል ረጅም መቆም ይቆማል ከዛ ጀመረተል አቀባን ይወረውራል ከሸለቆ በኩል እዛ አካባቢ አይቆምም ከዛ ይሄዳል ነብዩን አለይሂ ሰላቱ ወሰላም እንደዚህ ሲሩ አይቻለሁኝ ብሏቸዋል ረዋህ ቡኻሪ ግልጽ ነው ገብታችኋል وعنه وعن ابن عمر ማለት ነው أن رسول الله صلى الله عليه وسلم قال يا الله መላእክተኛ እንዲህ ይላሉ اللهم ارحم المحلقين አሉ اللهم ارحم المحلقين አላህ ጸጉራቸውን የሚላጩትን ሰዎች ምህረትህን ለግሳቸው አሉ ቃሉ ሰሐቢዮች እንዳሉ ወልሙቀሲሪን የሚያሳጥሩትን ያ ረሱላህ ኧረ የሚያሳጥሩትን ያ ረሱላህ አሏቸው ቃለ ፊታሊታ ሁለት ጊዜ ግን አላሁመ እርሐምል ሙሐልቂን ኧረ ያ ረሱላህ የሚያሳጥረውንም አሏቸው። ዝም አሉና አላሁመ እርሐምል ሙሐልቂን አሉ። ኧረ ያ ረሱላህ የሚያሳጥሩትንም አሏቸው። በሶስተኛው እሺ ወል ሙቀሲሪን አሉ። የሚያሳጥሩትንም ምህረት ለግሳቸው አሉ ነብዩ አለይሂ ሰላቱ ወሰላም። ከዚህ ማን ይበልጥ ከመላጨትና ከማሳጠር የቱ ይበልጣል ማለት ነው? መላጨቱ ይበልጣል ማለት ነው። ሁለቱም ግን ዋጅብ ነው። ከሁለቱ አንዱ መገኘት አለበት የግድ ከሁለት አንዱ መሰራት አለበት። ወይ ማሳጠር ወይ መላጨት የግድ ነው። ወይ ማሳጠር ወይ መላጨት ሀጅ ላይ ዑምራ ላይ ዑምራ አድርገን ተመቱ ሙተመቲ ከሆነ ምን ያደርጋል ብለናል። ይላጭ ወይ ያሳጥር ነው አይደል? እዚህ ላይ ግን ቢያሳጥር ይሻላል ይላሉ። ቢያሳጥረው ጥሩ ነው ከሚላጨው ይላሉ። ዑምራ ሙተመቲ ከሆነ ለምን ለሀጅ ቶሎ የማይበቅልለት ከሆነ ሐጅ የማይበቅልለት ከሆነ አሁን አሳጥሮ የዑምራው የተመቱን አሳጥሮ ቀኑ ቅርብ ከሆነ ማለት ነው። የአንድ ወር ክፍተት ወይንም ደግሞ 15 ቀን የሀያ ቀን ክፍተት ካለ ቢላጨው ችግር የለም። ለሐጁ ሌላ ይበቅልና የሐጁ ቀን የሚላጨው ይደርስለታል ማለት ነው። ሁለት ጊዜ ነው የሚደረገው ሙተመሲዕ ከሆነ ለሴት አሃ ለሴት ክልክል ነው፣ ሐራም ነው። እንደውም መላጨት ማሳጠር ነው ያለባቸው እንጂ መላጨት ክልክል ነው። ይይዙትና እዚህ ጫፍ ላይ ትንሽ መቁረጥ ያ ነው። ትንሽ መላጨት ክልክል ነው። ተግባባን? ቀድረኡን ሙላ ኢማሙ አህመድ አሉ። ቀድረኡን ሙለትን ይዙና ጫፍ ትንሽ ስንምታክል ቆጣል በቃ እንጂ ለሴት መላጨት ሐራም ክልክል ነው። ሐራም ነው፣ ከራህ ነው አይደለም። መላጨቱ ሐራም ነው። ስለዚህ አላሁመ እርሐም አልሙሐለቂነ لتدخلن المسجد الحرام إن شاء الله آمنين محلقين رؤوسكم ومقصرين ብሏል አላህ ሙሐልቂን አላህ ራሱ ሲያስቀድም የትኛው ነው ያስቀደመው? ጸጉራችሁን የላጫችሁ ወይም ያሳጠራችሁ ናችሁ አሳጠራችሁ ትገባላችሁ። ሙሐሊቅ ያለውን ስላስቀደመው ለሙሐሊቅ ነብዩም አለይሂ ሰላቱ ወሰላም ጸጉሩን ለሚላጭ ለሚላጨው ሰው ዱዓ አድርገውለታል። አላሁመ እርሐሚል ሙሐሊቂን አላሁመ እርሐሚል ሙሐሊቂን አሉ። አረ ወልሙቀፊሪን ያ ረሱላህ ቃሉ አሉ ወልሙቀሲሪን ሙቀሲሮችንም አላህ ይርሐማቸው በሉልና አሉ። በሶስተኛው ወልሙቀሲሪን አሏቸው ነብዩ አለይሂ ሰላቱ ወሰላም። እዚህ ሙሐልቅ እንደሚበልጥ እንወስዳለን ማለት ነው። ጸጉር ጭራሽ የሌለው ምን የሚባለው መላጣ ገጣባ ዲስታ ይሄማ ስድብ ነው ዲስታ ጸጉር ምንም የሌለው ራሰ በራ ራሰ በራ አመረ ሙሳ ሙሳውን ያስኬድ ሙሳ ማለት ምላጭ ማለት ነው። አመረል ሙሳ ዝም ብሎ ሙሳውን ያስኬድ ጸጉር ባይኖርም ማለት ነው። ዝም ብሎ በሀሳብ አሰብሽም ማለት ቢኖር ኖሮ አላጨው ነበር። ራስ መላጨት ዱዓ የተደረገለት ራስ መላጨት እዚህ ብቻ ነው። ራስ መላጨት የሚጎዳ ከሆነ ራስ መላጨት አለ እንጂ ራስ መላጨት ዋጅብ ነው ማስወገድ ምናምን አይደለም። ማሳደግ አለ ማጎፈር እንደፈለግ ጥሯል። እኮ በ normal ጊዜ ማለት ነው። በ normal ጊዜ መላጨትም ትችላለህ፣ አለመላጨትም ትችላለህ። ከብር እንደፈለክ ብታሳድገው ትችላለህ። ባይሆን ተባይ እንትን እንዳይል እንዳይጎዳ እንክብካቤ ያስፈልጋል። ሸጉ በተጫዋቾች እ ቀድመናል በሴቶች ነብዩ አሳድገዋል። አትከረ ልኩኛ ከመራት ነው። ምን ሽርባ አይተው እንደዚህ ነው የሚከፍሉት ነብዩ አለይሂ ሰላቱ ወሰላም ጸጉራቸውን በዚህና በዚህ ይከፍሉት ነበር። وعن عبد الله بن عمرو بن العاص رضي الله تعالى عنه أن رسول الله صلى الله عليه وسلم عن عبد الله بن عمرو بن العاص رضي الله تعالى عنهما أن رسول الله صلى الله عليه وسلم يا الله ملاكتنيا أن رسول الله صلى الله عليه وسلم وقف في حجة الوداع بحجة الوداع ጊዜ በዘጠነኛው ዓመት ነብዩ አለይሂ ሰላቱ ወሰላም ቆም ቆመዋል ፈጀዐሉ አደረጉ እና ወቀፈ في حجة الوداع ነብዩ አለይሂ ሰላቱ ወሰላም حجة الوداع ላይ ቆመው ሳለ يرحمكم ፈጀዐሉ የስአሉነሁ ነብዩን እየመጡ ይጠይቋቸው ጀመር ፈቃለ ረጁሉን አንዱ እንዳላቸው መጣና ለማሽዑር አላወቅኩም ነበር ፈሐለቅቱ ጸጉሬን ተላጨው ቀብለ አን አዝበሐ እርዴን ከማረደ በፊት አላቸው ቃለ እዝበህ ወላ ሐረጅ ረድ ታዲያ ምንም ችግር የለውም ማለት ወጃአ አኸሩ ሌላው መጣና ፈቃል እንዲህ አላቸው ለም አሽዑር አላወቅኩም ነበር ፈነሐርቱ አረድኩ ቀብለ አን አርሚ ከመወርወሬ በፊት አረድኩ አላቸው ሌላው ደግሞ ቃለ እርሚ ወላ ሐረጅ ወርውር ምንም ችግር የለም ማለት ፈማቱ ኢለ የውመኢዝን የዛን ቀን ነብዩ አልተጠየቁም አንሸይእን ከአንድ ነገር ቁድመ ተቀድሞም የተሰራ ወላ ኡኺረ ተዘግይቶም የተሰራን ነገር አልተጠየቁም። ኢላ ቃል እንዲህ ቢሉ እንጂ ኢፍዓል አድርገው ወላ ሐረጀ ችግር የለም እያሉ ነብዩ አለይሂ ሰላቱ ወሰላም መልስ ሰጥተዋል። በዛን ዕለት አራት ስራዎች አሉ። በአስረኛው ቀን ነው እነዚህ የሚሰሩት። በአስረኛው ቀን ዘጠነኛው ቀን ሙሉ የት ነው የሚዋለው ተባብለናል። አረፋ ላይ ነው። አረፋ ከአረፋ ማታ መጥተው ሙዝደሊፋ ያድራሉ። ከሙዝደሊፋ ጧት ሱብሂን ሰግደው ወደ ሚና ይመጣሉ። ሻዕረል ሐራም ላይ የተወሰነ ቆይተው ይመጣሉ። ሚና ላይ ሚና ላይ አራት ስራዎች ሶስት ስራና መካሂዶ አራተኛ ስራ ይሰራሉ። የዛን ቀን ለማንኛውም አራት ስራ ይሰራል። አንደኛ ጀምረተል ኩብራን ይወረውራሉ በሰባት ተጠሩ። ሁለተኛ እርድ አለ። ሶስተኛ ጸጉር መላጨት አለ። አራተኛ ጠዋፈል ኢፋዳ አለ። በአስረኛው ቀን የሚሰሩ ናቸው ነው ገባችሁ? የእንትኑ ቀን የሚሰሩ ናቸው። በአስረኛው ቀን ምን አለ? ጀምረተል ኩብራን ይወረውራሉ እ እ ከዛ ምን አለ ዘብህ አለ እርድ ማለት ነው። ሀዲያ ከያዝ እዛ ታብዳለህ። ጸጉር መላጨት አለ ወይንም ማሳጠር እ ጠዋፈል ኢፋዳ አለ። አራት ስራዎች ይሰራሉ። ጠዋፈል ኢፋዳውን ተውና ከሶስቱ አስቀዳድሞ የጠየቋቸውን ሁሉ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ኢፋሉ ለሐረጅ መጀመሪያ ምን ነበር? ቅደም ተከተሉን ብናየው ጀምረተል ኩብራው ይወረወራል፣ ይቀጥልና ይታረዳል፣ ይቀጥልና ጸጉር ይላጫል። ከዛ የት ይካሄዳል? ወደ መካ ተሄዶ ጠዋፍ ሊፋታ ይደረጋል። ይሄ ነው ቅደም ተከተሉ። ይሄ ነው ቅደም ተከተሉ። ቅደም ተከተሉ ዋጅብ ነው ወይ? አንዱን ከሌላው ቢያስቀድመው ችግር የለም ወይ? ሌላ ሐዲስ ላይ በጅምላ ነው እንትን ያለ እንትን የተናገሩት ለማሽዑር ምናምን ነገር የለም። وعن المسور ابن المخرمة وعن وعن المسور ابن مخرمة رضي الله تعالى عنهما ያለ ሸጥ የሚናገር ሌላ ሐዲስ አለ። ማለት ለጃሂልና ለረሳ ሰው እንጂ ለሌላው አይቻልም ይላሉ ከፊል ዑለማዎች። አይ ችግር የለም ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ለም አሽዑር የሚል የሌለበት ሐዲስ አለ። ስለዚህ የረሳም ይሁን ጃሂልም ይሁን አውቆም ሆን ብሎም ይሁን ቢያቀዳድመው ችግር የለም ሸርጥ አይደለም ቅደም ተከተሉ ብለዋል። ሸርጥ አይደለም ቅደም ተከተሉ የግድ መጀመሪያ ጀምረተል ኩብራ ከዛ ቀጥሎ እርድ ከዛ ቀጥሎ ጸጉር መላጨት ከዛ ቀጥሎ ጠዋፍ ሪፋዳ ቅደም ተከተሉ ዋጅብ ነው ማለት አይደለም። ዋጅብ ነው የሚሉ ሰዎች ይሄን ሐዲስ ነው ደል ያመጡ ለም አሽዑር ነው ያላቸው አላውቅም ስላለ ላላወቀ ይፈቀዳል፣ ለሚያግን አይፈቀድም ይላል። ይሄ መፍሁም ነው። ሌላ ቦታ ሌላ ቦታ ለም አሽዑር የሚል የሌለበት ጥያቄ አለ። አረድኩ ካረስልም ችግር የለም ታዲያ ብታድግ ምን አለ? እንደዚህ እኮ አደረግ ምን ችግር አለ ብለውታል። ለም አሽዑር የሌለበት አለ ሌላ ቦታ። ስለዚህ አውቆ ሆን ብሎ ራሱ ቢያቀያይረው አይበላሽም ችግር የለም። وعن المسور بن مخرمة ስንት ስራዎች ናቸው በአስረኛው ቀን? ምን ምን ናቸው? ጀምረተል ኩብራ፣ ዘብህ፣ ፀጉር ማሳጠር፣ መላጨት ከዛ ጠዋፍ ሊፋዳ وعن المسور بن مخرمة رضي الله تعالى عنهما أن رسول الله صلى الله عليه وسلم نبي عليه الصلاة والسلام نحر أردوان قبل أن يحلقه كمن لا تفتشوا بشيء وأمر أصحابه صحابه تاتون ما زوال بذلك فجه ድርጊት አዘዋቸዋል رواه البخاري بخاري ዘግቦታል ይሄ የዑምረተል ቀባ ጊዜ ነው የተደረገው የዑምረተል እንትን የሁዴቢያ እንትን ጊዜ ነው የተደረገው ሲፈቱ ማለት ነው አረድ ነሐረ ቀብለ አያህሉቀ ከመላጨታቸው በፊት ምን አደረጉ? እርዳቸውን አረዱና ጸጉራቸውን ተላጩና ከዛ ተመለሱ ወደ መዲናቸው የሁዴይቢያ ጊዜ ማለት ነው። በቀጣዩ ዑምረተ ለቀባ ተመጣለህ ብለው በስድስተኛው አመት ነው። በስድስተኛው አመተ ሂጅራ ነብዩ ዑምራ ብለው ሄዱ። 110 ምናምን ናቸው ብለናል አይደል? እዛ እንደሄዱ 1000 1000 ስንት ነበር? 1310 እና ነብዩ አለይሂ ሰላቱ ወሰላም ቦታው ላይ መለሷቸው። መግባት አትችልም አሏቸው። መግባት አትችልም ሲሏቸው አረ እኔ ለጦርነት አይደል መጣሁ አይቻልም። አረቦች ድንገት ጥሶ ገባ ከን መሐመድ ከነ ሱሐቢዩ እንዳይባል አትገቡም፣ አይቻልም፣ አትገቡም። እሺ ቀጣይ ዓመት እንመለስ። አዎ ቀጣይ ዓመት ትመለሳላችሁ። ስለዚህ ኢራማ አድርገው ሊሄዱ ነበር፣ ሊገቡ ነበር፣ ዑምራ ሊሰሩ አይደል? እዚህ ቦታው ላይ አገዷቸው። ከታገዱ በኋላ ምንድነው የሚያስፈልገው? እርዳቸውን አድያቸውን የያዙትን እዛው አረዱ፣ ጸጉራቸውን ተላጩ፣ ከዑምራቸው ተፈቱ ማለት ነው። ተመለሱ። ቀጣይ አመት መጡና አደረጉ። በሰባተኛው ገባች ስንታገድ ለምሳሌ ሲሄድ አንድ ሰው የሆነ ወይ ጦር መንገድ ላይ ቢነሳ የሆነ ነገር ቢነሳና ኢህራም ካደረግን በኋላ የሆነ ነገር ቢፈጠርብን ምን እናደርጋለን ማለት ነው? እዛው አለንበት ቦታ ሀዲያችንን ዘበህ አድርገን ኢህራም አድርገን ከሆነ እግራችንን እንትን ብለን መመለስ ማለት ነው። وعن المسور بن مخرمة مسور ابن مخرمة مسور ابن مخرمة ዙህርይን ቁረሽይ كان من አህሊ الفضل በጣም ታላቅ ሰው ነበር። እንተቀለ ኢላ መካ ወደ መካ መካ ወደ መካ ተሸጋግሯል። ባዕደ መቅተል ዑስማን ዑስማን ከተገደሉ በኋላ ወደ መካ መጥቶ ነበር። አሳበሁ ሐጀሩን ምን ሒጃረቲ መንጀኒቅ የመንጀኒቅ መንጀኒቅ ማለት የዘመኑ መንጀኒቅ የሚባለው ማስፈንጠሪያ ሚሳኤል ነበር በዘመናቸው። ድንጋዩን እንዲህ ይወዘውዝና ከተማ ያፈርሳል። ራሱ መንጀኒቅ የሚባለው መንጀኒቅ የሚባለው ቤቶችን ያፈርሳል። ሰዎች በጣም ብዙ ሰው ይሆኑ ይገፋና ድንጋዩን እንትኑ ላይ ያወጣዋል መረቡ ላይ መረቡ ከዚህና ከዚህ በእንትን ነገር ተይዟል። መረቡን እንዲወዘውዙታል። ይወዘውዝ ይወዘውዝ ይወዘውዝና ሲለቁት በቃ ቤት እንዳለ ደርምሶ ነው የሚገባው። ምሽግ የሚያፈርሱት በሱ ነበር። መንጀኒቅ የሚባለው ማለት ነው። ትልቅ ቋጥኝ ነው አንከባለው። መረቡ ላይ ያወጡታል። መረቡን ከዚህና ከዚህ ይወጥረውታል። ጫፉ ላይ ይዘው ይወዘውዙታል። በቀላል ይወዘወዛል። ምክንያቱም አየር ላይ ነው ያለው። ይወዘውዝ ይወዘውዝና በጣም እንትኑ ውዝዋዜው ሲጨምር ይለቁታል። ሲለቁት ይለው በቃ እንደ መንጀኒቅ ራሱ ይጠቀሙ ነበር እና በመንጀኒቅ ተመቶ ነው ይሄ ሰው የተገደለው እና ዑስማን አሳበሁ ሐጀሩን ድንጋ መጥቶት ምን ሒጃረተል መንጀኒቅ ከመንጀኒቅ ላይ የተወረወረ ድንጋ መጥቶት ፈቀተለሁ ሞተ ወሆ ይሰል እየሰገደ እያለ ነው የሞተው وذلك حين حصل هنا حاصر مكة يزيد بن معاوية مكة بكبر جزين يمجل ما لهم في مالكم في أول سنة أربع وستين بسلسة عراقين يوم هجرة يزيد بن معاوية يوم معاوية لزنو مكة بكبر جزين من جنك تتك مباتور نبذان ساعتنو المسور بن مخرم يتقدر رضي الله تعالى عنهما እነ ረሱላላህ ሰለላሁ ዐለይሂ ወሰለም ነሐረ ነብዩ አርደዋል ቀብላ ያህልቅ ጸጉራቸውን ከመላጨታቸው በፊት ወአመረ አስሐቡ ቢዛሊክ ሰሐቦችንም በዚህ አዘዋል አዘዋቸዋል ረዋሁል ቡኻሪ እንዴት አዎ አድርጋችሁ እንትን በልፈላጭና እንሄዳለን። ኢትዮጵያ እንዳሁን ተፈጥሮ ነበር። ዋና አይሸተ ረዲየላሁ ተዓላ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ረመይቱም ኢዛ ረመይቱም ከወረወራችሁ ወሐለቅቱም ጸጉራችሁን ከተላጫችሁ ፈቀድ ሐለለኩም ጤል ሽቱ ይበቃላችኋል። ወኩሉ ሸይን ሌላው ሁሉም የአካባቢ ልብስ የመሳሰሉ የተሰፉ ልብሶች ይበቁላችኋል። እለኒሳ ሴት ጋር ብቻ ግንኙነት አይቻልም ማለት ተሐሉል አወል ማለት ነው። ተሐሉል አወልና ተሐሉል ሳኒ ታውቃላችሁ እ ተሐሉል አወልና ተሐሉል ሳኒ ታውቃላችሁ ካሉ ለልአወል ምን ምን የሚበቃበት ነው? ከጅማዕ ከግንኙነት ውጭ ያለ ሁሉም ነገር ይበቃበታል። ስለዚህ ነብዩ ምን አላቸው? ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ኢዛ ረመይቱም ድንጋይ ከወረወራችሁ ወሐለቅቱም መቼ ነው ይሄ የሚገኘው? ታሉ ለልአወል በአስረኛው ቀን ነው። ኢዛ ረመይቱም ጓዷን ጀመለተል አቀባን ሰባት ጠጠር ወርውራችሁ ወሐለቅቱም ጸጉራችሁን ከተላጫችሁ በኋላ ምን በቃ ማለት ነው? ሽቶ የመሳሰለ ልብስ ራሱ ቀይረ መንቀሳቀስ ጀለቢያ ልብስ መንቀሳቀስ ትጀምራለህ ማለት ነው። የኢህራሙን ልብስ ስትሆን ፈቀድ ሐለለኩም ጢቡ ሽቱ ተፈቀደላችሁ። ወኩሉ ሸይን ሁሉም ነገር ኢለኒሳ ጅማ ሴት ጋር ግንኙነት ብቻ ነው የማይፈቀደው። ሸውካኒ እንደውም ምንድን ነው የሚሉት እነ ሼኹል አልባኒ ረመይ ብቻ ከተገኘ ሐለቀ ባይገኝ ችግር የለም ብለዋል። ጸጉሩን ባይላጭ ሰውየው ይገኛል ብለዋል። ጸጉሩን ድንጋይ ብቻ ከወረወረ ተሐሉል አልአወል ይገኛል። የመጀመሪያው ማለት ነው። እግሩን ባይላጭም እንኳን ተግባባን። አልገባችሁም? ረዋሁ አህመዱ ልክ ድንጋይቱን ሰባት ጠጠሮችን በህዋ ሰዓት ላይ ሶስት ሰዓት ላይ ወጥተህ ከወረወርክ በኋላ ሽቱ መጠቀም ትችላለህ። ጀለቢያ ቀይረህ ጸጉር ቤት መሄድ ትችላለህ ማለት ችግር የለም ማለት ነው። ሌሎቹ ግን ሸጥ ያደረጉት ሌሎቹ ደግሞ ምንድን ነው ያሉት? ተሐሉል አወል የሚገኘው ጀምረተል አቀባን አስረኛው ቀን ከወረወርክ በኋላ ሶስት ሰዓት አካባቢ በኋዋሳ ላይ ነው አይደል የሚወረወረው ጥሩ ሶስት ሰዓት አካባቢ ወጥተህ ተወረውርና ከዛ ሄደህ ፀጉር ቤት ትስተካከልና ምን ታደርጋለህ? በቃ ተሐሉል አወል ተገኘ ማለት ነው። ተሐሉል አወል ማለት ምን ምን የሚፈቀድበት ነው? ሽቱና ከጅማዕ ውጭ ከግንኙነት ውጭ ያሉ የሚፈቀዱበት ማለት ነው። ተሐሉል አወል ማለት የመጀመሪያው መፈታት ማለት ነው። ሁለተኛው መፈታት ማለት ጠዋፈል ኢፋዳን ሄደህ ታደርጋለህ ተሐሉ ለሳኒ ተገኛለህ አልገባችሁ ተሐላ ወና ተሐሉ ለሳኒ ይሄ የገባችሁ አይመስለኝም رواه أحمد وأبو داود وفي إسناده ضعف ድክመት አለበት እያሉ ነው ሐዲሱ። ለዚህም ነው ሁለቱም ሸርጥ ያላደረጓቸው ረመይቱም ሐረቅቱም የሚለውን በአንድ ላይ ሸርጥ ያላደረጓቸው ነው ሸኹል አልባኒ ለዚህ ነው ባይ ስለሆነ ነው ሐዲሱ። አለበለዚያ ሁለቱም አንድ ላይ ነው ሲንጋንም ከወረወራችሁ ጸጉራችንም ከተላጫችሁ ፈቀድ ሐለለኩም ወጥይ ሁለቱን የተከተፈው እንዳትሉ ይሄንኛው ጠንካራ መረጃ ነው። አን ኢብኑ አባስ ረዲየላሁ ተዓላ አንሁማ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ለይሰ ዐለ ኒሳ በሴቶች ላይ የለም ሐልቁን ጸጉር መላጨት አይፈቀድም የለባቸውም አሉ። ወኢነማ ዐለ ኒሳ በሴት ላይ ያለው አስተክፊሩ ማሳጠር ብቻ ነው አሉ የዐለይሂ ሰላቱ ወሰላም ማሳጠር ብቻ ነው ጸጉራቸውን። ረዋሁ አቡ ዳውድ ቢስናድን ሐሰን ዘግበውታል። እንደውም ሐራም ነው። መሐረም በተክሲር ኢጅማዕ አልዑለማ አለ ተክሲር ነው ያለባቸው እንጂ ሐልቅ የለባቸውም በማለት ኢጅማዕ አለበት። ተግባባ። ለወንድ ልጅ ደግሞ አፍሉ حلق مهونه اجماع النبي وعن ابن عباس وعن ابن عمر رضي الله تعالى عنهما ان العباس بن عبد المطلب قلت ነው እየገባ ነው ቀላል ነው ቢዛባ ችግር የለም። አራቱ ችግር የለም። ከላይ እንትን ያልናችሁ ማለት ኢዝበህ ወላ ሐረጅ እርሚ ወላ ሐረጅ ኢፍዓል ወላ ሐረጅ ያሉ የነብዩ ዓለይሂ ሰላቱ ወሰላም ሐዲስ ችግር የለም። በአስረኛው ቀን ማንኛውንም እንደፈለገ ቢያቀዳድመው ሰው ችግር የለበትም። የተመቸው ቶሎ አንተ ጀምረተል አቀባን ከወረወርክ በኋላ ጸጉር ቤት ልሂድ በግ የለም በቃ ጸጉር ቤት እና ልስተካከል ብትል ትችላለህ። ኃጢአት የለም ማለት ነው ማስቀዳደም وعن ابن عمر رضي الله تعالى عنهما أن العباس بن عبد المطلب عباس بن عبد المطلب استأذن رسول الله صلى الله عليه وسلم ነብዩን አስፈቀዳቸው አየቢተ ቢመካ መካ ላይ እንዳድር አስፈቀደ። ለያሌ ሚና የሚና ሌሊቶች እዛ እንዳድር አስፈቀዳቸው። አስራ አንደኛ አስራ ሁለተኛ አስራ ሶስተኛ ነው። አስረኛው ማታ የአስራ አንደኛው ሌሊት የአስራ ሁለተኛው ሌሊት የአስራ ሶስተኛው ሌሊቶችን ሶስት ሌሊቶች አሉ አይደል? እኔ መካ እየሄድኩ ልደር አላቸው ያ ረሱላህ። ለምን ሲቃ ለማጠጣት እሱ ነበር በሱ ኃላፊነት ስር ነበር የዘምዘም ክፍያ ምን አጅሊ ሲቃየቲ ለማጠጣት ብሎ ሰዎችን ፈአዲነላህ ነብዩን ፈቀዱለት ምን አጅሊ ሲቃየቲ ማለት የሚያጠጣው እሱ ነበር ምንን ማለት ነው ማኡ ዘምዘም በአብዱል ሙጠሊብ ልጆች ስር ነበር ያለው አብዱል ሙጠሊብ የአብዱል ሙጠሊብ ዘሮች ናቸው የሚያስተዳድሩት ማለት ነው ዘምዘም በእነሱ ቁጥጥር ስር ነው የአብዱል ሙጠሊብ ልጅ ደግሞ ማን ነው እንትን እብኑ እንትን አብደላ እንትን አለ አባስ አባስ ብኑ አብዱል ሙጠሊብ እሱ ነበር ኃላፊ በዛን ሰዓት ያ ረሱላህ እዛ ሄጄ ዘምዘምን ማከፋፈል ስላለብኝ እኔ ሌሊት ሌሊቱን እዛ ቦታ ብሄድ ይቻላቸው ፈቀዱለት። ዝር ይከላል ማለት ነው። ችግር የለም። ለያሌ ሚና ያሉ ሰዎች አታ እረኞችም ይፈቀድላቸዋል። ችግር የለም። በግ ጠባቂዎች ምናምን ማለት ነው። በሽታ ምናምን ያለባቸውም እዛ ቦታ ላይ ማደር እንትን ያላሉ። ችግረኛ የሆነ ሁሉ መሄድ ይችላል። ማንኛውም ዑዝር ያለበት ዑዝር መቅብል መሆን አለበት ብቻ استأذن رسول الله صلى الله عليه وسلم ነብዩን አስፈቀዳቸው አየቢተ መካ መካ ልደር አላቸው። የት ነበር የሚያድረው? አያመት ተሽሪቆች ሶስቱን የት ነበር የሚያድረው? ሚና ነው አይደል የሚያድረው? ምክንያቱም ጠዋት በዕደ ዘዋል ይወረወራል። እዛው ነበር የሚቆዩት እና ልሂድ አላቸው፣ ፈቀዱለት። الليلة الحادية عشرة والثانية عشرة والثالثة عشرة من أجل شكايته لأنه كان يسقي الحجاج مع زمزم فكان هو أصحابه يمزحونه بالليل ويجعلونه في الحيض ፊል ሕያድ እዛ እየሄዱ ወደ ሕያዱ ወይንም ወደ ሐውዱ ገንዳ ቦታ ላይ እያጠራቀሙ ነበር ውሃ በሐጃጆች መንቀሳቀሻ ቦታ ላይ እየጠበቁ ያደርጉ ነበር። አሁን ሲቃ በቧንቧ ነው ማንኛውም ነገር። እዛን ሰው ቧንቧውን ጠባቂ ይኖራል ወይንም ደግሞ ተቆጣጣሪ ይኖራል እንጂ ውሃ እየተሸከመ እንደዚህ ይዞ መሄድ የለም። እዛን ሰዓት ግን ውሃ ወደ ገንዳ ያጠራቀሙ ነበር፣ ማቆሪያ ቦታ ላይ ማለት ነው። ለዛ ነው ለያሊ ሚና የሚና ሌሊት እዛ ልደር ያ ረሱላላህ አላቸው። ምን አጅል ሲቃየቴ ለማጠጣት ሰዓቴን ለፈቀዱ ለነብዩ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቅ አለይ ነው። ዋን ዓሲም ብን ዓዲ ከዓሲም እብኑ ዓዲ رضي الله تعالى ዓሲም እብን ዓዲ كنيته አቡ ዑበይድላህ ይባላል። أو አቡ ዓምር አቡ ዓምር ወይም አቡ ዑበይድላህ ይባላል። ከሁለት አንዱ ነው ስሙ። ሸቀረው ያለ حليف بني ዑበይድ እብን ዘይድ የእነሱ ሐሊፍ ነው። የእነሱ ጥገኛ ነበር። من بني عمرو بن عوف من الأنصار ከአንሳሮች من بني عمرو بن عوف ጎሳ ነው ጎሳው شهد بدرا በድር ላይ ተሳትፏል። ወልመሻሂደ ባዕዳሃ ከበድር በኋላ ያሉትን ሁሉ ተሳትፏል። ካነ ካነ የውመ በድሪን አሚረን የበድር ጊዜ አሚር ነበር። አላ ቀባኢል አልዓሊያ በላይኛዎቹ ወይንም ቀባኢል አልዓሊያ በሚባሉ በታላላቆቹ እንትኖች ላይ አሚር አድርገው ነብዩ አለይሂ ሰላቱ ወሰላም ሹመውት ነበር። ፈበረበ ለሁ ነቢ ሰለላሁ ዐለይሂ ወሰለም ቢሰሚን ማተ ሰና 45 በአርባ አምስተኛው ሂጅራ ሙታል ወቂለ እስቱሽሂደ የውመል የማማ የየማማ ጊዜ ነው እንትን የሆነው ሸሂድ የሆነው ተብሏል። ወለሁ 120 ሰና 120 አመት ሆኖት ነው የሞተው የተገደለ ምንድን ነው وعن عاصم بن عدي رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله ملكتنيا أرخص أقرار ፈቀዱ ሊሩዓት ኢብል ለግመል እረኞች ሩዓት የራዒ ትሉላል ነው ሩዓት ለግመል እረኞች ፈቀዱላቸው ሲል በይቱታ እንዳድሩ አሚና ከሚና ርቀው ሂደው ግመሎቻቸው ጋር እንዳድሩ ፈቀዱላቸው። ሚና ማደር ነበረባቸው አይባልም፣ ተፈቅዶላቸዋል ማለት ነው። በዚህ ዑዝር ዑዝር ያለበት ሁሉ ይላል። የርሙነ የውመን ነህር የርሙነ የውመን ነህር የውመን ነህር በአስረኛው ቀን ይወረውሩና ثم يرمون الغد ከዛ ቀጥሎ ያለው ቀን ይወረውራሉ። ወሚን ባዕድ الغد አሁንም ቀጥሎ ያለው ይወረውራሉ። ለየውመይን ለሁለት ለሁለት ቀን ማለት ነው። የተዕጅል ማድረግ ከዛ ثم يرمون يوم النفر يوم النفر የመሄጃው 13ኛው ቀን ነው። የዛም ዕለት ይወረውራሉ። እና አርኸሶ ነብዩ አግራሩ ፈቀዱ ሊሩዓቲል ኢብል ግመል ጠባቂዎች ፊል በይቱታ እንዳዱ አዳራቸውን እንደሄዱ ማለት ነው። አሚና ከሚና እንደሄዱ አን ከሆነ ለቆ መሄድ ማለት ነው። አሚና ሚና ላይ እንዳዱ እንዳትሉ ፊል በይቱታ እንዳሉ ሲኒና ቢሆን ኖሮ ሚና ውስጥ እንዳሉ ነበር። አሚና ነው ከሚና ሂደው ሌላ ቦታ እንዳሉ ሚናማ ማደር ፍቃድ አያስጠይቅም። መጀመሪያ ማደር አለባቸው። አሚና ከሚና ሂደው እንዳሉ والمراد بالبيتوتة هنا القيام بمنى ليلا في ليالي مينا المذكورة في شرح الحديث السابق عن مينا للبعد أي غائبين عنها والمعنى أنه صلى الله عليه وسلم رخص لهم في أمر البيتوتة فأباح لهم فكروا فكروا الله النبي عليه الصلاة والسلام برعي الإبل وحرثها في مكان بعيد جملوا ساكن ليلة بوتا وتسوين بتأبقوا مالتهم ثم يرمون الغد فما قلت متور ورالي ومن بعد الغد ليومين يرمون في اليوم الثاني عشر لا تروا للتنية يمتون يورورالي لذلك اليوم واليوم الذي قبله ለዛሬውና ለትናንትና ይወረውራሉ ማለት ነው። ቀብለ ፈይጅመዑነ ረሚየ ለየውመይን ያ ማለት ምንድነው? የሁለቱን ቀን ለምሳሌ በአስራ ሁለተኛው ቀን ይመጡና ዛሬ አስረኛውን የውመን ነህር አለ አይደል? የውመን ብቻዋን ትወረወራለች። ማናት የምትወረወረው? ደምረተል ኩብራን ይወረውራሉ። ከዛ ይሄዳሉ። ግመሎቻቸውን ይዘው ይርቃሉ። አስራ አንደኛውን ቀን አይመጡ። አስራ ሁለተኛውን ቀን ይመጣሉ። ምን ያደርጋሉ ማለት ነው? የሁለቱንም ይወረውራሉ። የትኛውና የትኛው? የአስራ ሁለተኛውና የአስራ አንደኛውን በአንድ ጊዜ ይወረውራሉ። ይቻላል ከዛ የውመ ነፍር ደግሞ የውመ እንሲራፍ ሚሚና ወሆ አልየውም አሳሪካ አሽር በአስራ ሶስተኛ ይመጡና ደግሞ ይወረውራሉ። አለቀ ማለት ነው። ይኸው በአስረኛው ቀን ይወረውራሉ። አስራ አንደኛውን ቀን የት ይቆያሉ? በዛው እረኝነት ቦታ ይቆያል። በአስራ ሁለተኛ ይመጣሉ። ምን ያደርጋሉ? የሁለቱን ቀን ይወረውራሉ። የዛሬውን የአስራ ሁለተኛውንና የትናንተኛውን የአስራ አንደኛውን ይሄዳሉ። ወርዶ አዳራቸውን ግመሎቻቸው ጋር ናቸው። ከዛ ተመልሰው ይመጣሉ። አስራ ሶስተኛው ማለት ነው። ምን ያደርጋሉ? የአስራ ሶስተኛውን የመሄጃው ቀን ነው የወረውሩና ጭራሽ ይሄዳሉ። ከሚና ለቅ ይወጣሉ ማለት ነው። የመነፍ ይባላል። የመጓዣው ቀን ሚና ለቁ የመሄጃው ቀን ማለት ነው። አስራ ሶስተኛው ቀን የመነፍ የሚባለው ገብታችኋል? ገብታችኋል? ያልገባ አይጠይቅም። وعن ابي بكر رضي الله تعالى عنه قال خطبنا رسول الله صلى الله عليه وسلم يا الله خطبه አደረጉልን يوم النحر የነህር እለት الحادث حديث ይቀጥላል حديث متفق عليه البخاري مسلم የዘገቡት حديث ነው يوم النحر በአስረኛው ቀን خطبه ያደርጉልናል ብሏል እና خطባቸው የዑምራን ስነ ስርዓት በተመለከተ ነበር የዑምራውን የሐጅን ስነ ስርዓት የተመለከተ ነው ብዛት የውመ ነህር ላይ የሚያደርጉት ኹጥባ ብቻ ያደረጉት ነብዩ አለይሂ ሰላቱ ወሰለም ኢድን አልቸገርም ብለዋል ሲለይ የተናገሩት ስለ ሐጅ ብቻ የተመለከተ እንትን ነበር ኹጥባ ነበር ያደረጉት። እንደገና አረፋው ላይ አረፋው ላይ ደግሞ ያደረጉታል። ያንኛው ሌላ ነው፣ ይሄንኛው ሌላ ነው። የዒዱ ቀን ያደረጉት ማለት ነው። የዒዱ ዕለት የውመ ነህር የሚያደርጉት የዛለት የሚሰራ ስራን ብቻ ነው በሐዲሳቸው ውስጥ ያስቀመጡት። ረሚን የተመለከተ ዘብሕን የተመለከተ ሐልቅን የተመለከተ ይህንን ነበር ሐዲስ የተናገሩት ውስጥ ላይ ኹጥባው ላይ ማለት ነው። ሐዲሱ ሙተፈቅ ዐለይሂ ቡኻሪ ሙስሊም የዘገቡት ነው። وعن سراء بنت نبهان رضي الله تعالى عنها سراء بنت نبهان الغنوية ناس صحابية صحابية ناس ረዋ አንሃ ረቢዓቱ ብኑ አቢ አብድራህማን ነው የዘገበላት። ከሷ ላይ ይሄ ሰው ብቻ ነው እሷ ተማሪ ይሄ ብቻ ነው ማለት ነው። ረዲየላሁ ተዓላ አንሃ ቃለት ትላለች ኸጠበና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የውም ርኡስ የውም ርኡስ ከጠቡልን ፈቃል እንዲህ አሉ አለይሰ ሀዛ ይህ አይደለምን አውሰጡ አያመ ተሽሪቅ የአያመ ተሽሪቅ እንትን አይደለም መካከለኛ አይደለምን አሉ ነብዩ አለይሂ ሰላቱ ወሰለም አስራ አንደኛው ቀን ምን ዝል ሒጃ ቢልኢትፋቅ የውመ ርኡስ የሚባለው እሱ ነው ሱሜ ቢዛሊከ ሊከትረቲ ርኡስ ልሀዳያቱ በጣም ብዙ ግመሎች ራስ የሚበዛበት የእርዶች ራስ ስለሚበዛበት የውመ ርኡስ ተብሏል የሀዳያዎች ማለት ነው ሀዲያ የሚመጡ በጎች አሉ፣ ፍየሎች አሉ፣ ግመሎች አሉ። እርድ በጣም ይበዛበታል። እራስ ጭንቅላት አካባቢ ላይ በጣም ይፈሳል። ወመርዑስ አሉ የጭንቅላት አይከበርም። እና ምን ትላለህ? ኸጦበና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ኸጦቡልን የውመር ርዑስ የውመር ርዑስ ኸጦቡልን በስንተኛው ቀን ማለት ነው? በአስራ አንደኛው ፈቃል እንዲህ አሉ አለይሰ ሀዛ ይህ አይደለምን አውሰጡ አያመ ተሽሪቅ የአያመ ተሽሪቅ ዋናውን ብርቱ አይደለምን አሉ አልሐዲስ ሐዲሱ ይቀጥላል እስከ መጨረሻ ረዋሁ አቡ ዳውድ ቢኢስናድን ሐሰን እንጨምረዋለን እናንተ هذا أوسط أيام التشريق መካከለኛው እምብርት ወይንም ደግሞ አፍዶሉ أيام التشريق ማለት ከአያመ ተሽሪቅ ምርጡና ተቀዳሚው አይደለም ምን ወይ አወሉ ገብታችኋል? ጠይቁኝ። ሁለቱ ኹጥባዎች ይለያያሉ። እዚህኛው ኹጥባ ላይ ስለ ወንድማማችነት የተናገሩት የትኛው ላይ በአስራ አንደኛው ቀን አደረጉት ላይ ስለ ወንድማማችነትና ስለ ሰው ልጅ ክብር ለአንድነት ምናምን የተመለከተ ነገር ተናግረዋል። እንትን ላይ ደግሞ ያደረጉት የውመ ነህር በአስረኛው ቀን ያደረጉት ደግሞ ምንን የተመለከተ ነው ብያቸዋለሁ። በአስረኛው ቀን የሚሰሩትን የሐጅ ፕሮሰሶችን የተናገሩት። በአስረኛው ቀን ስንት ነገራቶች ይሰራሉ? አራት። ስለነዚህ ሁክም ነው የተናገሩት። ሰኞ ሁክም እሺ ጠይቁ። وفي دليل على أن يوم النحر منها وقد تكرر عند كافة العلماء أن أيام التشريق ثلاثة بعد يوم النحر كان كيوم النحر بوالا صوت أنه أيام التشريق سمي لذلك لأنهم كانوا يشركون اللحم أيام التشريق مالت وأنت يمادرك ቀናት ማለት ነው። ቋንጣ የሚበዛበት ስጋ በጣም የሚለከከክበት ቀን ነው። ከኢድ በኋላ ሶስት ቀናቶች እ አይደል ቋንጣ በጣም ይበዛል ቤት ማንኛውም ቤት ውስጥ ስጋ ያመት ተሽሪቅ وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال لها النبي عليه الصلاة والسلام من دهبر طوافك بالبيت በቤቱ ላህ መጥወፍሽ ወሰዕዩኪ በይነ ሶፋ ወልመርዋ በይነ ሶፋ ወልመርዋ ሰዕይ ማድረግሽ የክፊኪ ይበቃሻል፣ ችግር የለም። ለሐጅኪ ወዑምረቲኪ ስለ ሐጅሽም ስለ ዑምራሽም ይተካልሻል፣ ጣጣ የለም አሏት ነብዩ አለይሂ ሰላቱ ወሰላም። ኢህራም አድርጋ የመጣችው በምን ነበር? አይሻ ከኋላ ረስታችሁ ተመጣ ምን ነበር ሐጅ ኢህራም አድርጋ የመጣችሁ ስትመጣ እ ምን ነበር ኢህራም ያደረገችው ተመጥቶ ነበር አይደል መጀመሪያ ተመጥቶ ነበር ዑምራን እሰራለሁ ብላ ዑምራ ለመስራት ግን የግድ ምን ሆነባት ሀይዳዩ ሀይድ ስታይ ምን ቀረ ማለት ነው ተመጡ ቀረ ማለት ነው ምክንያቱም ጧፍ አታደርግም ስለዚህ መጨረሻ ላይ እኔ ያ ረሱላህ ሰው ሰው بهولت نجار يهدين عند نجار بتشافر الشلهرنا حج إن عمره يادزبون يحج بتشافر الشلهرنا على الشاشو فأوزر مكان يتنص عمره عن ساد فريق الرج نبيجي من على هاي بقى توافق في البيت بيت الله ما توافق وتعيك بين الصفا والمروة بين الصفا والمروة تعي ما رجيش لا إفاضل يكفيك بقى عشان لحجك وعمرتك سلا حجيشن سلا عمراشن تدري إن بقى عشان لا عمره عندهم في الحج عمرة إلى يوم القيامة بالوقت ዑምራ ሀጅ ውስጥ ትገባለች እስከሚያ እስከሚያማ ድረስ ይቻላል። እንደዚህ ሀጅን ሰርቶ ውስጡ ዑምራ ይህንን አሏት። አይት እኔ ውስጤ የሆነ ልፋት በራሴ መስራት አለብኝ ይፈልጋለሁ አለች ዑምራው። እሺ አብዱራህማን ይዛት ይላሉ። አብዱራህማን ብን አቡበክር ወንድሟ ከተነዒም ኢህራም ታድርግና ትምጣና ምን ታድርጋሉ? ዑምራው አለ ብቻ ሀጅን ከሰራች በኋላ እንደገና ዑምራ አድርገው ከዛ ወደ መዲናቸው ተመለሱ። ግን ነብዩ አለይሂ ሰላቱ ወሰለም የሆነ ሁክም ሰጥተዋታል። ምን አሏት? መጀመሪያ ዑምራውን መስራት አልቻለችም። ዑምራ ማለት ስትገባ ምንና ምን መስራት ነበር? ጠዋፍ፣ ሰዕይና ጸጉር ማሳጠር። ይሄ ነበር አይደል? ተመጥቶ የሚያደርግ ጠዋፍ እንዳታደርግ ምን ምን ሆናለች? ሳይደኛ ሆናለች። ሰዕይ እንዳታደርግ ምን አላደረገችም? ጠዋፍ አልተደረገም። እዚህ ሰዕይ ብትሆን ደግሞ አይሆንም። በቃ አሳለፈች። የሀጅ ሰዓት ጊዜ ደረሰ። ሀጇን ሰራች። ኋላ ላይ በሀጅ ሰዓት ላይ ያለው ጠዋፈ ልፋዷ ላይ ቀራች ከሀይዷ። አሁን ጠዋፍና ሰዕይን አደረገች። አሁን ያደረገች የዑምራ ነው የሀጅ ነው? የሀጅ ነው ዑምራ ነው? የሐጅ ነበር ግን ዑምራም ራሱ ዙሁድ ይገባልሻል ለሁለቱም ይተካልሻል አሏ ነብዩ አለይሂ ሰላቱ ወሰለም ካሙ ሁክሙ እንደዚህ ነው رواه مسلم وعن ابن عباس رضي الله تعالى عنهما ان النبي صلى الله عليه وسلم الله ملاكتنيا لم يرمل النبي عليه الصلاه والسلام الرسل في السبع الذي فالنزع بسبات زروج افاض فيه طواف الإفاضة بعد الرجوع بزيد بسبات بسوس زروج النبي عليه الصلاه والسلام فتنه ፍጥነት አልጨመሩም ወይንም ሶምሶማ አልሮጡም። ለምን ማለት ነው? በምን ሰዓት ትናንትና ተነጋግረናል። ይሄ ምን ነበር ያለው? ረመል ያለውን እንትን ኹዱብ ወይንም ደግሞ ርጭ ያለው በሶስቱ ዙሮች በምን ሰዓት በምን በየትኛው ጠዋፍ ነበር? በጠዋፈ አልቁድም ነው አይደል? በጠዋፈ አልቁድም ነው። ጠዋፈ አልቁድም ላይ ካልተደረገ ይደረጋል። ነብዩ አለይሂ ሰላም አንነ ነብዩ ሰለላሁ ዐለይሂ ወሰለም ያላ መላእክተኛ ለመርሙል አልፈጠኑም። ፍሰብዒ ለዲ ረመል አላደረጉም። ሶስቱን ዙሮች በፍጥነት አልዞሩም። ፍሰብዕ ለዚ በሰባቱ አፋዳቴ ጠዋፈል ኢፋዳ ባደረጉ ጊዜ ማለት ነው። ሰባቱንም እኩል በመሺ ብቻ በጉዞ ብቻ ነው ያለው በጉዞ ማለት ነው። ሰባቱንም